አበላሉ በላል ጃሂልያን ተመለከትን፣ ፊስቅን ተመለከትን። ዛሬ ደግሞ በላልን አበላሉ በላል እምነት አበላሉ በላል የሚለው ቃል አልዑዱሉ ማዘንበል መዘንበል ማለት ነው። አን ጠሪቅ ልሙስተቂም ከቀጥተኛው መስመር ማፈንገጥ ማለት ነው። በላል ማለት ጥመት እንለዋለን። ዝም ብሎ ጥሬ ትርጉሙ ጥመት ማለት ነው። ላኪን በሉጋ ስትመጣ አልዑዱሉ ማዘንበል ነው። ማዘንበል ወይንም መዘንበል አን ጠሪቅ ልሙስተቂሚ ከቀጥተኛው መስመር ወሆ በላል ማለት ሲዱል ሂዳያ የእንትን የሂዳያ ተቃራኒ ነው። የሂዳያ የቅንነት ተቃራኒ በላል ይባላል። የቅንነት ተቃራኒ በላል ይባላል። ቃለ ተዓላ አላህ በቁርአን እንዲህ ይለናል፣ መን ይህተዳ ቅን የሆነ ፈኢነማ ይህተዲ ቅን የሆነው ሊነፍሲህ ለራሱ ለማንም አይደለም። መን ይህተዳ ቅን የሆነ ሰው ፈኢነማ የህተዲ ቅን የሚሆነው ሊነፍሲህ ለራሱ ጥቅም ነው፣ ለማንም አይደለም። እንዳለ ኡማው ሙሉ በሙሉ አንድ አይነት አካሄድ ቢኖረው ከነቢዩ አለይሂ ሰላቱ ወሰላም ሁሉም እንደ ነብዩ አለይሂ ሰላቱ ወሰላም ቢሆን ለማዛዱ ሊላሂ ፊ ሙልኪሂ ሸይአ ለአላህ ስልጣን ማንም አይጨምርለትም። ወለው ካነ ኩሉ ዋሂድን አላ ቀልቢ አፍጀሪ ረጁል ዋሂድን ሚና ከፊርዓውን ወከኢብሊስ ቢሆን ሁሉም አድማ ቢመታ ከአላህ ማነቀሱ ሚን ሙልክላሂ ሸይአ ከአላህ ስልጣን ምንም አያጓድልም አይቀንሱም። ስለዚህ መን ይህተዳ መን ይህተዲ ቅን የሚሆን ሰው ፈኢነማ ይህተዲ ሊነፍሲ ቅን የሚሆነው ለራሱ ጥቅም ነው። ለራሱ ጀነትን ለማግኘት ነው፣ ለማንም አይደለም። ወመን በለ የጠመመ ወመን በለ በለን በምን ተቃራኒ ነው የምንተረጉመው? አንድ አያ ውስጥ በተከታታይ ስለመጡ መን ይህተዲ ፈኢነማ ይህተዲ ሊነፍሲ ወመን ضل ያለው የማን ተቃራኒ አድርገን ነው የምንተረጉመው መን ይህተዲ ያለው ተቃራኒ ነው ወመን ضل የጠመመ ደግሞ ፈኢነማ የድሉ የሚጠመው አለይሃ በዛው በራሱ ነፍስ ላይ ነው። ማንም ላይ አይደርስም ጉዳቱ በራሱ ላይ ነው። ወመን ضل የጠመመ ፈኢነማ የድሉ የሚጠመው አላ ነፍሲህ በራሱ ላይ ነው። አላና ሊ ይለያያሉ። አላ ከሆነ እዳ ነው፣ እዳ ነው፣ ሸክም ነው፣ ቅጣት ነው፣ መጥፎ ነገር ነው። አላ ነፍሲ በራሱ ላይ ነው እዳው ማለት ነው። መን የህተዲ ፈኢነማ የህተዲ አላ ነፍሲህ ነው ያለው ሊነፍሲህ ነው ያለው ሊ ከሆነ ለጥቅም ነው ለራሱ ነው አላ ነፍሲህ በራሱ ላይ ነው አላ ከሆነ ለጉዳት ነው ሊ ከሆነ ለጥቅም ነው ስለዚህ ضلال ማለት ጅዱል ሂዳያ የሂዳያ ተቃራኒ ይሆናል መን ይህተዳ ቅን የሆነ ፈኢነማ ህተዲ ቅን የሚሆነው ሊነፍሲ ለራሱ ነው። ወመን ضل የጠመመ ፈኢነማ ይድሉ የሚጠማው አለይሃ በራሱ ላይ ነው ጉዳቱ። ወዘላሉ ለማንኛውም በላል ወይም ጥመት ይጥለቁ ይተረጎማል። አላ ዒደቲ መዓኒን ለተለያዩ ትርጉሞች ይሰጣል። በላል ያለው አላ ዒደቲ መዓኒን ለብዙ ትርጉም ይሆናል። በላል ያለው አላ ይጥለቁ ይሰጣል፣ ይተረጎማል። ይጥለቁ ይሰየማል፣ ይሰጣል ይተረጎማል አላ ዒደቲ መዓኒን በተለያዩ ትርጉሞች ላይ እያንዳንዳቸውን ተከታተሉ። ኤግዛም ላይ ኢንሻአላህ ፍልሙስተቅበል አንደኛ ፈታረትን ይጥለቁ አለል ኩፍር በላል አንዳንድ ጊዜ ለኩፍር ትርጉም ይውላል። ለኩፍር ትርጉም ይውላል። የባለፈውን ኤግዛም ወላሂ ሁሉም ሰው አሰራሩ በጣም የሚገርም ነው። ማሻአላህ ጎበዞች ናቸው። አጥሯችሁ ነው ሰዓት ነው ትሰሩታላችሁ። አካሄዳችሁ በጣም በጣም ገብቷችኋል። ደስ ይላል በጣም ፈታረተን አንዳንድ ጊዜ አልፎ አልፎ ይጥለቁ ይሰጣል። አለል ኩፍሪ ለኩፍሪ ይሰጣል። ምን ዞላ ዞላል ለኩፍሪ ይሰጣል። ቃለ ተዓላ አላህ እንዲህ ይለናል፣ ወመን የክፍር ቢላህ በአላህ የሚክድ ቢላሂ በአላህ የካደ ወመላኢከቲህ በመለኮቹም የካደ ወኩቱቢ በመጽሐፎቹም የካደ ወሩሱሊ በመላእክተኞችም የካደ ወለውሚል አኺር በመጨረሻውም እለት የካደ ፈቀድ ضل ፈቀድ ከፈረ ማለት ነው። ለምን ወመን የክፍር ብለን ስለተነሳን ማለት ነው። ስለዚህ الضلال يطلق على الكفر በኩፍር ይተረጎማል። አንዳንድ ጊዜ contextual ነው የምንረዳው። እዚህ ላይ በኩፍር ነው የምተረጉመው። ወመን የክፍር ቢላህ በአላህ የካደ وملائكته በመላእክቶች የካደ وكتبه በመጽሐፎችም የካደ ورسله በመልእክተኞችም የካደ ወልየውሚል አኺር በመጨረሻውም ዓለም የካደ ፈቀድ ضل ክዷል ضلالا بعيدا ሩቅ የሆነን ክደት ክዷል መቼም የማይመለስበት ዓለም ውስጥ ነው የገባው ማለት ነው እነዚህን ከካደ አልቆለታል ፈቀድ ضل ضل ማለት ምንድን ነው ጠመመ ብለን አይደል የምንተረጉመው ምን አይነት ጥመት ነው እዚህ ላይ የኩፍር ጥመት ነው ለምን ወመን የክፉር ብሎ ነው የተነሳውና አያው ስለዚህ ፈቀድ ضل ማለት ፈቀድ ከፈረ ضلالا بعيدا ማለት ኩፍረን በዒዳ ማለት ነው። አልገባችሁም? ዶላል እዚህ ቦታ ላይ በምንድን ነው የምተረጎመው? በኩፍር ለምን በኩፍር ተረጎም ነው? ኮንቴክስቹዋል አገባቡን አይተን ነው። ምንን ቀጥሎ ከምን ተከፍ ከምን ጋር አያይዞ ነው የተረጎምከው? ወመን የክፉር ብሎ በኩፍር ነው የተነሳው ሲነሳ አላህ። ስለዚህ ፈቀድ ضل ፈቀድ ከፈረ ضلالا بعيدا ኩፍረን بعيدا ሩቅ የሆነ ክህደትን ክዷል የማይመለስበት አደገኛ ክህደት ማለት ነው። እዚህ ላይ ፈታረት ይጥለቁ አለል ኩፍር በክህደት ይተረጎማል ማለት ይሄ ነው። وتارة አልፎ አልፎ ደግሞ يطلق ይተረጎማል على الشرك በሽርክ ሊተረጎም ይችላል። በሽርክ فقد ضل ማለት فقد أشرك ሊሆን ይችላል። እንዴት ይሁን ነው قال تعالى አላህ እንዲህ ይላል ومن يشرك بالله በአላህ ያጋራ فقد ضل በእርግጥ ጠመመ ضلالا بعيدا ሩቅ የሆነን ጥመት ጠመመ። ምን አይነት ጥመት ነው የጠመመው? የሽርክ ጥመት ነው። እዚህ ደግሞ ومن يشرك بالله በአላህ ያጋራ ፈቀድ በለ በእርግጥ ጠሟል አሻርቷል ዶላለን በዒዳ ሩቅ የሆነን ማሻረክ ነው ያሻረፈው ሩቅ የሆነን ጥመት ጠሟል ዶላለን በዒዳ ሊማዛ ሱሚየት አበላሉ በዒደን ለምን በዒዳ ነው ሩቅ የሆነ ቅርብ ጥምነት አለ እ ዶላለን በዒዳ ተቃራኒ ምንድን ነው በዒድ ላለው ቀሪብ አለ አይደል ቀሪብ አለ እንዴ አንድ እንደነ ማዕሲያ ዝሙት ምናምን ማጭበርበር እነዚህ ዘላለም ቀሪብ ናቸው ማዕሲያዎች ናቸውና ይህ ኩፍር ነው ሽርክ ዓለም ነው አዘቅት ውስጥ ገብቷል ሰውዬ ማለት ነው ምንም ምንትን የለው ተስፋ የለውም ምንም ተውበት እስካላደረገ ወደ አላህ እስካልተመለሰ ድረስ ቅንጣት ታክል ተስፋ የለውም ተቋርጧል ካለ ከአላህ ጋር ያለው ተስፋ ለዚህ ነው ወመን ዩሽሪክ ቢላህ በአላህ ያጋራ ፈቀድ ዘለ በእርግጥ ጠሟል ሶላለን በዒዳ ሩቅ የሆነን ጥመት ጠሟል። ምን አይነት ጥመት ነው? የኩፍር ጥመት ነው። የሽርክ የሽርክ ጥመት ነው። ከምን አገኘው? ومن يشرك ብሎ ስለተነሳ ኮንቴክስቷን የምንረዳው ተባብለናል። ሁለት ትርጉም አገኘንለት። ይመጣል፣ ተጠንቀቁ ኢንሻአላህ። ሶስተኛ وتارة አንዳንድ ጊዜ በላል ይጥለቁ ይተረጎማል። على المخالفة መጻረር የሚል ትርጓሜም ሊይዝ ይችላል። በላል ማለት መጣረት ሊተረጎም ይችላል። በኩፍር ተተርጉሟል፣ በሽርክ ተተርጉሟል። እንደ አገባቡ አሁን ደግሞ አለል ሙኻለፋ በመጻረር ይተረጉማል። ምን ማለት አለቲ ይቺ መጻረር ሄዱነል ኩፍር ከኩፍር ዝቅ ያለ ነው። መጻረር ተጻረው ከኩፍር ዝቅ ያለ ነው። ከኢስላም ዓለም አይወጣም። እስኪ ለምሳሌ ሰማዩ ቃሉ እንደዚህ ይባላል። አልፊረቁ ባላ ጠማማ ቡድኖች የሚባሉ አሉ። ፊራቅ ማለት የ فرقة plural ነው። فرقة فرقة فرقة ሶስቱ ሲደመሩ ምን ይሆናሉ? ፊርቅ ይሆናሉ። ሶስት ፊርቅ አላቸው። فرقة فرقة فرقة فرقة نقشبندية፣ فرقة تيجانية፣ فرقة أشعرية፣ فرقة قادرية። እነዚህ ምን ይባላሉ? فرق ይባላሉ። አንድ ላይ ሲጠራቸው هؤلاء فرق ضالة የጠመሙ ቡድኖች ናቸው። ግን ضلال ነታቸው ከእስላም የሚያስወጣቸው ነው አይደለም። የጠመሙ ናቸው ማለት ከእስላም የሚወጡ ናቸው ማለት አይደለም። فرقة ضالة እንላቸዋለን። ፍርቅ ዳላ ማለት ምን ማለት ነው? አይ ዲኒን ማለት ነው። أي المخالفة የተጻረረች ቀጥተኛው መስመር ማለት ነው። ቀጥተኛው መስመር የተጻረረች ቡድን ማለት ነው። ፊረቁን ዟላ ነው አይደል ያልናት? ዟላ ማለት ምን ማለት ነው? የጠመመች ቡድን እዚህ ቦታ ላይ የጠመመች ቡድን ማለት ካፊር ቡድን ማለት ነው። ምን አይነት ቡድን ማለት ነው? ከኩፍር ዝቅ ያለ ወንጀል የምትሰራ የጠመመች ያፈነገጠች መስመሩን የለቀቀች ቡድን ማለት ነው። ግን ከኢስላም የወጣች ማለት አይደለም። አልገባችሁም? ግልጽ ነው አይደል? ፍረቀባላ ፍረቀባላ ውስጥ እነማን ይገባሉ? እ አህባሽ አህባሽ የፊረቱን ባ ፊርቀቱን ባላ ይነፍሲሃ የጠመመች ቡድን ናት፣ ያፈነገጠች ቡድን ናት። የእነሱ ማፈንገጥ ከላከላ ያሉት ሩአሳዎቹ አደጋ ውስጥ ነው ያሉት። እታች ያለው የዋሃው ደግሞ ዝም ብሎ አለ የተከተለ በጭብጨባ እነዚህ እነዚህ ደስ ስላላቸው ነው የገቡት። ማስተማር ነው እንጂ ኩፍር ውስጥ ገብተዋል አትልም። ከታች ያሉት የዋሆች የኛ ሀገሮቹ ገብቷቸው አይደለም ገብቷቸው አይደለም። ከላይ ያለው ርዕሱን የተበላሸው እሱ አደጋ ውስጥ ነው ያለው። ወታረተን አንዳንድ ጊዜ አልፎ አልፎ ይጥለቁ አለል ሙኻለፋ መጣረስ ለሚል ትርጉም ሊውል ይችላል። ሄዱነል ኩፍር ከኩፍር ዝቅ ያለ ትርጉም ነው። ከማይቃሉ ይቃሉ ይባልን ይመስል አልኺረቱ ዳላ ጠማማ ቡድኖች አይል ሙኻለፋ ተጻራሪ ቡድኖች ማለት ነው። ምንን ምንን የሚጻረሩ ማለት ነው? እ መንሀጀ ነቢይ መንሀጀ ሰሓባ መንሀጀ ታቢዒን የእነዚህን አካሄድ የተጻረሩ ቡድኖች ማለት ነው። ፊረቀ ዳላ ፊረቁል ካፊራ ማለት አይደለም። ለምሳሌ النصرانية أو اليهودية أو البوذية أو الهندوسية فرقة فرق ضالة ብላችሁ እዚህ ቦታ ላይ ضالة ማለት ምን ማለት ነው? እ ምን ማለት ነው? ነስራንያዎች ፍርቀቱን ባላ ነሳራ ብል ምን ማለት ነው? ኮንቴክስቱን የምትረዱት አይደል? ባላ ማለት እዚህ ቦታ ላይ ምን ማለት ነው? ካፊራ ማለት ነው። ሙስሊም ውስጥ ያሉ ግሩፖችን ግን እከሌ የምትባለው ቡድን እነዚህ ሱፍያ የሚባለው ቡድን ፍርቀቱን ባላ ብትል ጭራሽ ወጡ ማለት አይደለም። የሆነ ወንጀል አለባቸው ማለት ነው። ያፈነገጡበት መስመር አለ ማለት እንጂ ሙሉ በሙሉ ከኢስላም የወጡ አይደለም። ካፊር ጠቅሰህ ፊልም ከተናገርክ ሽርከቱን ባላ ካልካል ከኢስላም የለቀቁ አልካፊራ ማለት ነው። ወታረተን አራተኛ ወታረተን አልፎ አልፎ ይጥለቁ አለል ኸጣ በስተት ይተረጎማል። ባለ ማለት ተሳሳተ ይሆናል ትርጉሙ። አለል ኸጣ በስተት ይተረጎማል። ወሚንሁ ከዚህ ውስጥ ቀውሉ ሙሳ አለይሂ ሰላም ሙሳ ነብዩላህ ሙሳ የተናገሩትን ይመስል እንዲህ አሉ ቃል አሉ ሙሳ ፈአልቱሃ አደረግኳት፣ አዎ ኢዘን በዛን ሰዓት ወአነ እኔ ምንባልን ከተሳሳቱት ነኝ አሉ። ኢዘን እንደዛ ከሆነ ወአነ እኔ ምንባልን ከተሳሳቱት ነኝ አሉ። ምንባልን ነኝ አሉ። ማን ሙሳ ሙሳ ምንባልን ባል ያለውን ካፊር ብትለው ሙሳ ወአነ ሚነል ካፊሪን ማለታቸው ነው? አበደን አይደለም። ባል ያለውን ጥመት ሙኻሊፍ ብትለው ሙሳ ዷል ነው ማለት ነው? ጠማማ ነው ማለት ነው? ላ አበደን። ስለዚህ ፈዓልቱ አደረኩ አዎ ሰው ገደልኩ፣ በዛን ጊዜ ገደልኩት ሰውየው። ለምን ኢደስተጋሰ ቢሂ አለዚ ሚን ሰዓቲሂ አለለዚ ሚን አድዊህ ፈቃለ ለሁ ሙሳ ተወቀፍ። ግብፃዊውና እስራኤላዊው በሚታጩበት ሰዓት ሙሳን አየሁ። ሙሳ ገደለኝ፣ መታኝ፣ ይሄ ግብፃዊው አለው። ምን ማን የት ይሆኑ የማን ጎሳ ይሆኑ የሙሳ ጎሳ የሆነው እስራኤላዊ የዛን ጊዜ በስደት ነበር የሚኖሩት እንትናዎች ግብጽ ውስጥ ነበር የሚኖሩት እንደ ባርነት እየገዟቸው ነበር። እዛ ውስጥ ሙሳ ነብይ ተደርጎ ተልኳል በዘመኑ ማለት ነው። በዛን ሰዓት ሁለቱ አንዱ ግብጻዊና አንዱ እስራኤላዊ ይጋጫሉ። ሲደባደቡ ግብጻዊው አገሩ ስለሆነ በጣም እየደበደበው ነው ያለው እስራኤላዊው ሙሳን ድረስልኝ አለው። ፈስተጋተሁ ለዲን ሻዓቲ አለ ለዲን አድው ከሙሳ ወገን የሆነው አንተ ሙሳ ግብጻዊ ገደለ ይደረስልኝ አለ። ሙሳ ሄዱና አቁም ተወቀፍ አሉት። አላቆምም አለ። ሙሳ ነካ ሲያደርጉት ሲሞቱት ሙሳ በጣም ጉልበተኛ ናቸው። ሞተ። የሰራኸውን ሰራህ አሏቸው። አዎ አውቆ አይደለም የገደለው ሙሳ እና ምን አሉ? ቃለ ፈአልቱሃ አደረግኳት፣ አዎ ፈጸምኳት። ኢዘን እኔ ኢዘን አዎ በዛን ጊዜ ወአነ እኔ ሚን ዳሊን ከምትኖች ከተሳሳቱት ነኝ አሉ። ባል ያለው እዚህ ቦታ ላይ ምን ብለን ምን ተረጉመው የተሳሳተ ስህተት በስህተት ነው የሚተረጉመው ወአነ ሚነ አዳሊን እኔ ከስህተተኞች ነኝ አሉ ስለዚህ ضلال بمعنى الخطأ ይተረጎማል ማለት ነው ሚነባልን ያለው ከጠማሞች ተብሎ አይተረጎምም። ሙሳ ጠማማ አይደለም። አንሳ አምስተኛ ወታረተን አንዳንድ ጊዜ ደግሞ ይጥለቁ አለኒሲያን በእርሳ በመርሳት ይተረጎማል። በለ ቢማዕና ነሲየ ረሳም ይሆናል ረሳም ይሆናል። አሁንም context ኡን የምንረዳው አለንሲያን በመርሳት ይተረጎማል። وتارة አልፎ አልፎ ሙጥለቁ አይፈሰሩ ይተረጎማል። አለንሲያን በመርሳት ومنه قوله تعالى ለምሳሌ ይቺ አላህ አንቀጽ በዚህ ነው የምትተረጎመው። አንተ ቢል ኢህዳሁማ አንዳቸው ቢረሱ እንኳ ፈትዘክረ ታስታውሳታለች። إحداهما ከሁለቱ الأخرى አንዷ ሌላኛዋን ማለት ነው። ሁለት ሴቶች በአንድ ወንድ ምስክር ቦታ ተተኩ። ሁለት ሴት እንዳንድ ሁለት ወንድ የሚመሰክርበት ቦታ ላይ ስንት ሴት ማለት ነው? አራት ሴት ነው የሚሆነው። ሁለት ሴት እንዳንዱ አላህ ነው በቁርአኑ የገለጸ ይሄን ምንም አይደለም። አላህ ራሱ ባህሪያቸውን ያውቃል። አንዷ ብትረሳ ይዘነጋሉ። ብዛትና ነው ይዘነጋሉ። ድንገት የሆነ የመቅለብለብ ባህሪና ቶሎ የመቀጣጠል ባህሪ ያላቸው ግን ቶሎ የመስከንም ባህሪ ያላቸው የመርሳትን ባህሪ ያላቸው። ለዚህ ነው አላህ ራሱ ምክንያቱም ምን አለ? አንድ ወንድ ሁለት ሴት ወይ አራት ሴት ወይ ሁለት ወንድ ለምስክርነት ያደረግነው ለምንድን ነው አለ አላህ አንተ ብለ እዚህ ላይ ብትቀማ አይባልም፣ ብትከፍር አይባልም፣ ጭራሽ አይሄድም። ብታጋራ አትልም፣ ብትሳሳትም አይደለም። እዚህ ቦታ ላይ አንተ በለ ማለት ብትረሳ ማለት ነው። እዚህ ቦታ ላይ የሚተረጎመው ብትረሳ ኢህዳሁማ አንዷ ብትረሳ ፈቱዘኪረ ታስታውሳታለች። እህዳሁመል ኡኽራ ሌላኛዋ ታስታውሳታለች። ለዚህ ነው ሁለት ሴት ይሁን ያለው አንዷ ብትረሳ አንዷ ታስታውሳታለችና ነው። ይህ እኮ እንደዚህ ነው የተባለው ብላ ታስታውሳታለች። የመርሳት ባህሪ አለባቸው። የመጀመሪያውን ይዘነጉና ወደፊት ያለው ፊት ለፊታቸው ያለው ነው ቶሎ አእምሯቸው ውስጥ የሚገባው ቶሎ ይማርካቸዋል፣ ይማርካሉ። የአይነት ባህሪ ስላለ ነው። አላህ ራሱ ባህሪያቸውን ያውቃል። አላህ ገልጿል። የሰው ልጅ ያወጣው ህግ አይደለም ይሄ። ማን የተናገረ አንተ ብል ኢህዳሁማ فتذكر إحداهما الأخرى ማን ያለው ይሄንን አላሁ ስብሓነሁ ወተዓላ الذي خلقهم የፈጠራቸው ሀያል ጌታ ነው የተናገረው هو أعلم بهم من البشر ከሰው ልጅ የበለጠ የሚያውቃቸው እሱ ነው እሱ ተናግሯል ማንም ለምን ሁለት ሴትና ሁለት ወንድ ምን ልዩነት አለው? ሁለት ሴት እንዴት በአንድ ወንድ ሚዛን ይደረጋል? ሰጣ ገባ ውስጥ ከገባ ሀዳ ሚን አልምዕራብ ሚን አልምዕራባዊይን አይደል? ሀዳ ሚን አልገርብይን የገርብዮች አይዲዮሎጂ ነው ይሄ። እነሱ ደግሞ ከቁርአናችን ጋር ማላተን የለባቸውም። መቼም አይዳቸውን አንቀበልም። እሺ አይዲያ አንተ ብለ ብትሳሳት ብትረሳ እህዳሁማ አንዷ ብትረሳ ፈተደኪረ ታስታውሳለች እህዳሁማ ከሁለት አንዳቸው አልኡኽራ ሌላኛዋን ታስታውሳታለችና ነው ይላል። አንተ ብለ ያለው ቦታ ላይ ምንድነው ትርጉሙ? አ قال فعلتها اذا وانا من الضالين من اللي هو انا من الضالين من اللي لست ترجمته ستتوني من الضالين من الخاطئين مالتهم سدستنيا ويطلق الضلال امتي ترجمال على الضياع بتفات بمتفات ترجمال عند نجر تفصال مالت والغيبة ارقو هيدا لمالتني هنا ومنه لمستالي كذوس ضالة الابن ዳለቱል ኢብል ብንል ምን ማለት ነው? የጠመመች ግመል ይባላል እንዴ? አይባልም። ካፊር ግመል ይባላል እንዴ? አይባልም። ባለቱን ሙሽሪክ ግመል ይባላል አይባልም። የረሳች ግመል ይባላል አይባልም። የተሳሳተች ግመል ይባላል አይባልም። የጠፋች ግመል ማለት ነው። ቦታው ላይ ضالة ضالة الإبل የጠፋባችሁን ግመል እየመጣችሁ መስጊድ ውስጥ አትፈልጉ። ጫማ የሚሆን ምን ሲጠፋባችሁ ወደ መስጊድ መጣችሁ አትጠይቁ ብለዋል። እንደውም ገበያውን የሚሸጠውን لا أربح الله تجارتك እንግዲህ አያተርፍ ብለዋል ነብዩ عليه الصلاة والسلام። ባለከል ኢድልም ተዋት ካገኛችኋት እንዳያነሳ ብለዋል። ሜዳም ላይ ቢሆን የጠፋች ግመል ለምን فإن معها حذاءها وماءها وسقاءها። መጠጧም አብሯት ነው። ውሃ ያስፈልጋትም፣ ምግቧንም ትበላለች፣ አራዊትንም ትከላከላለች። ማንም እንዳያነሳ ብለዋል። የጠፋ ገንዘብ ምናምን ሰንቲም ከሆነ ሊነሳ ይችላል። ፍየሎች፣ በጎች፣ አራዊት የሚበላቸው ተኩላ የሚበላቸው ሊነሱ ይችላሉ። ግመልን ግን ማንም እንዳይነካት ማንም አይደፍራትም እና ብለዋል ነብዩ عليه الصلاة والسلام። ضالة الإبل ማለት ምን ማለት ነው? ضالة الإبل የጠፋች ግመል ማለት ነው። ضالة الإبل ضالة الإبل ضالة الإبل የራቀችን ይሆናል። بمعنى الغيبة በሩቅም ይተረጎማል። ضالة بمعنى التي غابت የራቀችን ይሆናል። ከሀገሯ ርቃ የሄደች የጠፋች በሁለቱም ይተረጎማል። ስለዚህ ضلال በምን በምን ተረጎም አመጣዋለሁ። ضلال በምን በምን ይተረጎማል? በኩፍር ይተረጎማል፣ በሽርክ ይተረጎማል፣ በመጣረን በሙኻለፋ ይተረጎማል። ባለቱ ሽርቀቱን ባል ምን ይመስል በመስፋፋት ይተረጎማል። መስፋፋት የማን የማንን ንግግር ይመስል የሙሳ ንግግር። እሺ በሌላ በመርሳት ይተረጎማል። አንተ ገለ ኢህዳሁማ ከተዘከረ ኢህዳሁማል ኡኽራ ስናል በሌላ አላ በመጥፋት ይተረጎማል። ምን ያለውን ይመስል ባለቱል ኢድል ባለቱል በቀር በልሳ ባለቱል በቀር እ ምን ባለቱል ኢድል እንዳለው ነው። ባለቱ ባእን በልሳ በበግ ባለቱል መዒዝ ይቻላል አይደል? ባለቱል ሒማር ያው ነው ያያ ዷለቱል ቀልብ የምትለው አራተኛ በላልን ቀራል contextual ቁርአን ውስጥ ተፍሲር ስትቀሩ እንደዚህ ነው ተፍሲር ስትቀሩ እንደዚህ ነው የምትቀሩት እዚህ ላይ ሚነ ዷሊን ይልሃል እዚህ ቦታ ላይ ዷሊን ማለት ምንድን ነው ከኋላ ነው የምታየው ቁርአን አያውን አመጣጡን አስተካክሉ ነው የምታየው ኢንሻአላህ ይገባችኋል ይሄ ከያዛችሁ አብዛኛው የቁርአን ክፍል ሸፍኖታል አሁን ተፍሲር ብትቀራ ይገባል። የነገሩህን ነገር መያዝ ትችላለህ። ተጋባናል ነው እኮ ቁርአን ተፍሲር እዚህ እኮ ነው ጨርሰህ የምትገባው። ወዳን ጨርሰህ የምትገባው ውጭ ላይ ነው። ቁርአን ላይ መጀመሪያ ገብተህ ከተለጠፍክ ቁርአኑም አይገባህም፣ አንተም አትረዳውም። እዚህ መጨረስ ታች ዳርዳሩን ከመታህ በኋላ ስትገባ ያ አላህ አቤት አቤት አቤት ይጥምሃል። አራተኛ አርዳ ሪዳን ደግሞ እንመለከት። ጃሂልያን አየን፣ ፊስቅ በምን እንደሚተረጎም አየን። ጃሂልያ የምጠይቃችሁ ትመልሱን ያላችሁ ስንት አይነት ጃሂልያ ነው ያለው? ሁላችሁም ስንት አይነት ጃሂልያ ነው ያለው? ምንና ምን? አማና ካሳ። አማው መቼ ነው? ካሳው መቼ ነው? ፊስቅ በስንት ይተረጎማል? በቀራ ነው እ በስድስት ማሻአላህ አስራ ሁለት የሚል የለም ፊስቅ አይ አውቃችሁ ጠፍቶባችሁም አይደለም። ፊስቁ ለስንት ይተረጎማል? በሁለት እሺ። ፈፈሰቀ አን ረቢ ምንድን ኢብሊስ ፈፈሰቀ አን ረቢ ፈከፈረ። ኢብሊስ ምን ስለሆነ ነው ፈከፈረ ብለ የተረጎምከው? ከፈሰቀ ምንም አትሩ እኔ ነኝ ያሳሳትኳቸው። አራተኛ አርደቱ አመት አርዳ ማፈንገጥ ከኢስላም መውጣት ሪዳ ይባላል። አዘን አላህ ሚን ሚስሊ አላህ ይጠብቃል። وأقسامها ክፍሉን የሪዳን ክፍል وأحكامها ብይኗን ፍርዷን በሸሪዓ እናያለን። ሪዳ አሪደቱ ሪዳ ማለት لغة በቋንቋ ትርጉም አርጁዑ መመለስ ማለት ነው። ارتد መሐመድ ارتد ሰዒድ ብትል ተመለሰ ወደ ኋላ ማለት ነው። በቃ ምንም አይደለም፣ ዝም ብሎ የቋንቋ dictionary ኮንቴክስቱዋል ዝም ብለህ ስትረዳ رد لي መልስልኝ ለማለት ትችላለህ። ሪዳ ማለት አርጁዑ መመለስ ማለት ነው። መመለስ ማለት ነው። قال تعالى አላህም ይላል። ይሄ ራሱ የቋንቋ ነው፣ የሃይማኖት አይደለም። ولا ترتدوا አትመለሱ፣ على أدباركم የኋልዮሽ አትመለሱ ይላል አላህ። ወንጀል ስትሰሩ የኋልዮሽ አትመለሱ። ሱናውን ይዛችሁት ወደፊት ከሄዳችሁ በኋላ ስማችሁን አሳድጋችሁ ሱሪ አሳጥራችሁ አቂዳው ገብታችሁ ንቃቡ ተለብሶ እንደገና የኋልዮሽማ አትመለሱ። ቀጥሎ ወደፊት አይቶ መመለስ ነው። አይቶ መመለስ በጣም መጥፎ ነው። እታች ያላዩት ይሻላሉ። ወላሂ ሱና ውስጥ ከገባ በኋላ የሚወጣ በጣም አደጋ ነው አደጋ ነው የፈለገ ችግር ይፈጠር ሀዳ ሙጃሃዳ መፋለም ነው ፊት ለፊት መጋፈጥ ለምን የፈለገ ነገር አይፈጠርም ለምን ትምህርት አይዘጋም አይደለም ነው እንደዛ ወኔ ኑሮን ነው መቀጠል ኢንሻአላህ አሩ በሩጁ ይተረጎማል ወላ ተርተዱ ወላ ተርጂዑ አትመለሱ አላ አድባሪኩም የኋልዩ ሻር ትመለሱ ይላል ወላ ተርተዱ የሉጋ ትርጉም ነው የሸሪዓ ትርጉም ነው የሉሃ ትርጉም ነው። ወላ ተርጂዑ ብላችሁ የምትተረጉሙት እዚህ ሪዳ ከኢስላም አትውጡ ማለት አይደለም፣ እንደዛ አይደለም። ወላ ተርተዱ ማለት አይላ ተርጂዑ አትመለሱ፣ አላ አድባሪኩም የኋልዮሽ አትመለሱ ከሄዳችሁ በኋላ ወደፊት ማለት ነው። ተግባባን አይደል? አይ ላ አትመለሱ። ወርደቱ ሪዳ የሉጋውን አሳለፍ በሉጋ ራሱ ወላ ተርተዱ ቢማዕና ወላ ተርጂዑ አለ። ወላ ተርጂዑ አትመለሱ የኋልዮሽ ማንኛውም ማዕሲያ ላይ ሊሆን ይችላል። የሉጋ ትርጉም ስለሆነ የሉጋ ትርጉም ስለሆነ የሸሪዓውን ነው። ወርደቱ ሪዳ ማለት ፍልስጢላህ الفقهي በፊቅሆች ዘይዴ በነሱ አፈሳሰር ማለት ነው። ፉቃዎች በሚተረጉሙ ተቀይየ ሸርዓን ማለት ነው። ፉቃዎች ሪዳ ካሉ ኪታቡ ሪደቲ፣ ኪታቡ ልበዒ፣ ኪታቡ ልዕጥቅ ይለዋል። ኪታቡ ሪደቲ ሲሉ ፉቃዎች ምን ማለታቸው ነው? ከኢስላም ማፈንገጥ ማለት ነው የተፈለገው እንጂ መመለስ አይደለም። መመለስማ ማንኛውንም ያካትታል። መመለስ ሂዶ መመለስ መመለስ ከነበሩበት መመለስ መመለስ ወደ ማዕሲያ መመለስ መመለስ ከተውበት እንደገና መመለስ መመለስን ይይዛል። ግን ሪዳ ማለት በፊቆ በፉቃዎች አገላለጽ ምን ማለት ነው? ከኢስላም ማፈንገጥ ማለት ነው። ወርደቱ ሪዳ ፍልስጢላህ ልፍቅህ በፉቃዎች አገላለጽ በፉቃዎች አገላለጽ በፊቅህ አረዳድ በእነሱ አገላለጽ ማለት ነው። ሄል ኩፍሩ ወደ ክህደት መመለስ በዕደል ኢስላም ከኢስላም በኋላ ወደ ክህደት መመለስ ማለት ነው። ምን ማለት ምን ማለት ሪዳ ማለት ሪዳ በሉጋ ምንድነው? ወደ ኋላ ሩጁ መመለስ ማለት ነው። ለሉጋው ራሱ ደሊል አለ። የቁርአን ደሊል ምን ያለው ወላ ተርተዱ አላ አዝባሪኩም የሉጋ ደሊል ነው። መመለስ ነው ዝም ብሎ የሃይማኖት አይደለም። ወላ ተርተዱ አላ አዝባሪኩም እሺ في اصطلاح الفقهاء او الفقه በፊቅህ አረዳድ ደግሞ ምን ማለት ነው? በፊቅህ አረዳድ ሪዳ ካለ ምን ማለት ነው? ከኢስላም ማፈንገጥ፣ ከኢስላም መውጣት፣ ወደ ኩፍር ዓለም መግባት ማለት መቀላቀል። ቃለ ተዓላ አላህ እንዲህ ይላል። ይሄ ደግሞ የኩፍር ነው አላህ እዚህ የተናገረው። ወመን የርተዲድ የሚመለስ ወደ ሌላ ሃይማኖት ሚንኩም ከናንተ የሚመለስ አንዴ እኔ ከዲኑ የሚመለስ አንዴ ምን ሲል ይሄ መመለስ ወደ ኋላ መመለስ ወደ ማዕሲያ ወደ ምን አይደለም አንዴ ከሃይማኖቱ የሚወጣ ማለት ነው። ومن የርተዲድ የሚመለስ ወደ ኩፍር منكم ከእናንተ ውስጥ عن دينه እኔ ዲኑን ትቶ ወደ ሌላ ሃይማኖት የሚቀይር فيمت ከሞተ وهو ይህ ሰው كافر ካፊር ሞቶ ከሞተ ካፊር ሆኖ ከሞተ فأولئك የዚህ መሰል ሰዎች ፈኡላኢከ ሀቤጦት ታብሳለች፣ ተጠርጋለች። አዕማልሁም ስራቸው ከንቱ ሆኗል። الدنيا እዚህም ዓለም ከንቱ ነው ስራቸው፣ والاخره በዛኛውም ዓለም ከንቱ ነው ስራቸው። ወኡላኢከ የዚህ መሰል ሰዎች አስሐቡና የእሳት ባልደረቦች ናቸው። ሁም እነዚህ ሰዎች ፊሃ እሳት ውስጥ ኻሊዱን ዝንተ ዓለም ይኖራሉ እያለ ነው አላህ። እደግመዋለሁ። ወመን የርተዲድ የሚመለስ መመለስ እዚህ ቦታ ላይ ምን አይነት መመለስ ነው? የሃይማኖት መመለስ ነው። ከነበሩበት አቋምም እኮ መመለስ አለ። መለሳለስ ይባላል። አንጻራዊ መመለስ መለሳለስ ጥሩ ወጥ የሆነ ሱኒ ከሆነ በኋላ ዘረከረክ ያለ ሱኒ መሆን አለ። አለ አይደል ያም ራሱ ነው የሚባለው ግን ከሃይማኖት ማፈንገጥ አይባልም የሆነ ዘረክረክ ያለ ጦሩ በጣም ተፋጣጭ ነበር ለምን ይሄ እንደዚህ እንደዚህ ደልሉን እያመጣ ነበር ዱሮ የሚሄደው ከኋላ ላይ ይወርድ ይወርድ ይወርድና ሱሪውም አይረዝም ላይረዝም ይችላል ጢሙንም ላይላቅ ይችላል ግን ዝርክርክ ያለ ቢድዓውንም ዝም ብሎ መቀላቀል አብሮ መተዳደር ለቀቅ ያለ ሱኒ ሊሆን ይችላል እንደዚህ አይነትም አለ ሆነ ለስለስ ያለ እንደዛ አይደለም እኮ ነው። በቃ ቱ ዘ ፖይንት መሄድ ካለብህ መሄድ አለብህ። የሚመጣ የሚመጣ በዛ አይደለም ሰውን የምታመጣው ሂክማ አይደለም። እንደዚህ አይነት እንደዚህ አይነት ተጀር ውስጥ እንዳትገቡ። ከሱኒም ከየትኛውም ነው ከሴቷም ንቃብ ለብሳ ዘረክረክ የምትላለች ሱና ላይ እንደፈለገች ቢድዓም ምንም አሁን ተዋቸው። ቆይማ ሂክማ ቆይ ሂክማ ማለት መተው አይደለም ሰው አረዳድህ አገላለጽ ይሆናል። ሀቁን ተናገር የትኛውም ቦታ ላይ በየትኛውም ሜዳ ላይ ሀቅ ተናገር። እንደዚህ መዝረክረክ ጥሩ አይደለም። በቃ ሱኒ ከሆን ሱኒ መሆን ወጥ ሱኒ እርኮሎ ፊልሚ ካፋ ግማሽ ሱኒ ግማሽ የሆነ ቢድዓ ዘቅት ውስጥ መግባት ጥሩ አይደለም። የሰዎችን ቢድዓ እየከለከልን እኛ የምንሰራቸው አንዳንድ ቢድዓዎች አሉ። በጣም አስቀያሚ ነገር። ተጠንቀቁ በጣም እነዚህን መሰል ቢድዓዎች የሚሰራ ሰው መውሊድ ቢድዓ ነው ሲል ይሰማ፣ ይሄ በጣም ውርደት ነው ራሱ። ቢድዓ ከሆነ ቢድዓ ነው። የማንም ቆንጆ ቢድዓ የለም። ቢድዓ ከሆነ ቢድዓ ነው። قال تعالى ያየውን ነገር ስላለ ነው። አጥፎ ወመን የርተድ ሚንኩም ከእናንተ የሚመለስ አንዴኒ ከሃይማኖቱ የሚያፈነግጥ የሚመለስ ከየሙት በዛው የሚሞት وهو ይህ ሰው كافر ካፊር የሆነ በዛው ካፊር እንደሆነ በዛው ከሞተ ሃይማኖት እንደተመለሰ ከየሙት ከሞተ وهو ካፊር በዛው ካፊር እንደሆነ ከሞተ ተውበት ያደርግ ማለት ነው። فأولئك የዚህ መሰል ሰዎች ሀቢጦት አዕማልሁም ስራቸው ታብታለች ፊ በዚህኛውም ዓለም والآخرة በዛኛውም ዓለም وأولئك የዚህ መሰል ሰዎች አስሐቡን ናር የእሳት ሰዎች ናቸው። هم እነዚህ ሰዎች فيها أي في النار በእሳት ውስጥ ኻሊዱን ዘንታ ዓለም ይኖራሉ። ومن يرتدد ማለት ቦታ ላይ ምንድነው ማለት ነው ትርጉሙ? ومن يرتدد የሚመለስ ከምኑ ከሃይማኖቱ የሚወጣ ወደ ሌላ ሃይማኖት የሚቀላቀል ማለት ነው። የሎጋ ትርጉም ሳይሆን የምን ትርጉም ነው የሰጠነው? የእስጢላህ አልፈቅሂ የሸሪዓ ትርጉም ነው ማለት ነው የተሰጠው። አሳሙሃ የሪዳን ክፍል ነው። الردة ሪዳ تحصل ትከሰታለች። ሪዳ ሪዳ እንዴት ሊመጣ ይችላል? الردة ሪዳ تحصل ልትከሰት ትችላለች፣ ልትመጣ ትችላለች። ቢልቲካቢ በመፈጸም ناقض አፍራሽ ሆነ من نواقض الإسلام። እስላምን ከሚያፈርሱ ነገሮች አንድን አፍራሽ መፈጸም ወደ ሪዳ ውስጥ ይከፍታል፣ ወደ ሪዳ ውስጥ ይከፍታል። ቢልቲካቢ ናቂድን አፍራሽን መፈጸም من نواقض الإسلام ከእስላም አፍራሾች ونواقض الإسلام። የእስላም አፍራሾች ደግሞ كثيرة እጅግ ብዙ ናቸው። ተርጅዑ ጠቅለል ተደርገው ይመለሳሉ። إلى أربعة أقسام አራት ክፍል አድርገን ጨምቀን ማቅረብ ይቻላል። የሪዳ በሮች በጣም ብዙ ናቸው። በአስራ በአስር በሀያ በዚህ ሊቆጠሩ ይችላሉ። ግን ወደ አራት እንጨምቃቸዋለን። ክፍሎቿ አሪዳ ሪዳ ተፍሉ ልትከሰት ትችላለች። ብርቲካቢ በመፈጸም ናቂድን አንድን አፍራሽ ምን ነዋቂድ ኢስላም ከኢስላም አፍራሾች እስላምን ከሚጻረሩትና ከሚያፈርሱት ነገራቶች አንዷን መፈጸም ወደ ሪዳ ሊከት ይችላል። ዘለ ኢስላም የኢስላም አፍራሾች ደግሞ ከፊራቱን ብዙ ናቸው በቁጥር ተርጂዑ ግን ይመለሳሉ፣ ይጠቃለላሉ ኢላ 40 ወኢላ አርባዕቲ አቅሳም በአራት ክፍል ማየት ይቻላል። አንደኛ አርደቱ በልቀውል በንግግር የሚመጣ ሪዳ በንግግር የሚመጣ እስላምን መልቀቅ ማለት ነው። ለምሳሌ ተሰቢላሂ ተዓላ አላህን መሳደብ ይመስል አው ረሱሊ ወይ መላእክተኛውን መሳደብን ይመስል የሚሳደብ የሌለ እንዲያመስላችሁ አለ። አለ። ሃይማኖቱን የሚሳደብ አለ። ነብዩን የሚሳደብ አለ። አላህን ራሱ የሚሳደብ አለ። አላህን የሚሳደብ አለ። የሌሎች ሃይማኖቶችን ራሱ መሳደብ የለብንም። እናሰድባለን አላህን። በዛም ምክንያት መሆን የለብንም። ጭቅጭቅ ከተነሳ ተው፣ ተቆጠቡ። ያንተ ጌታ እንደዚህ ነው እንደዚህ ነው ብለህ እንዳትሳደብ። ያንተን ጌታ ይሰድብብሃልና ሰበብ መሆን የለብንም። አላህን የሚሳደብ አለ ሲናደድ የሆነ ነገር በላእ ከመጣበት እቃ ሲጠፋበት ምን ሲል አላህን ራሱ ይሳደባል። ወላሂ ሀዳ ከፊሩ በጣም ብዙ አለ። በትምህርት ዓለም ላይ ይሁን በሁን በሆነ ችግር ላይ ብቻ ከደረሰበት ሶብር የሚያሳጣ ችግር ሲደርስበት አላህን የሚጋፈጣል በጣም ስፍረት ነው። ከተብላህ ተዓላ አላህን መሳደብ ይመስል አው ረሱልህ መላእክተኛውን መሳደብ ይመስል አው መላእክቲህ መላእካዎችን መሳደብ ይመስል አው አሃድ ሚን ሩሱልህ ወይ ከመላእክተኞች አንዱን መሳደብ ብዙም ብቻ አይደለም ከመላእክተኞች ውስጥ አንዱን መሳደብ ራሱ ከኢስላም ያስወጣል። አው ዱዓኡ አው ዱዓኡ ወይ መከራከር መሞገር ዒልም ለገይብ የሩቅን አውቃለሁ ማለት ና እንፍረድልህ ና እኛ ጣጣ የለም እንደዚህ ታደርጋለህ እንደዚህ ሆና ዒልም ለገይብን መሞገር እኔ አውቃለሁ ይኸው ልጅ ዘር ነኝ እፈርዳለሁ ጣጣ የለም ወደፊቱን አነብልሃለሁ ማለት ይህ ከኢስላም ያስወጣል ሙሉ በሙሉ ዒልም ለገይብ አውቃለሁ ካለ አንድ ሰው ፈሆ ካፍር ሙርተድ ነው ሙርተድ ነው ዒልም ለገይብ ራሱ ዒልም ለገይብ ያውቃል የሚሉትን ሰዎች የሚደግፉ ኋላ ራሱ አንሰግድም አብረናቸው አረጋግጠህ ማለት ነው። አው ወይ መሞገት አውቃለሁ ማለት ዒልም አልገይብ የሩቅን አውቃለሁ ማለት አው ዲዓ ንቡዋ ወይ ነብይነትን መሞገት እኔ ነብይ ነኝ ማለት አው ተስዲቁ ወይ እውን ብሎ መቀበል መየደዒህማ መየደዒሃ ነብይነትን የሚከራከርን ሰው አዎ እውነቱን ነው ማለት ምስክርነት መስጠት ዒልም አልገይብ አውቃለሁ የምልን እውነቱን ነው ያውቃል ማለት ይህም አቤት ነው ተጓባናል ብዛት ያሉት እነዚህ ናቸው። ዒልመል ገይብ እናውቃለን የሚሉት አነስተኛ ናቸው። የዒልመል ገይብ እናውቃለን የሚሉትን ሰዎች ደጋፊዎች ደግሞ ተበተኑ ተረጭተው ይገኛሉ። ዒልመል ገይብ ማንም የሚያውቅ የለም። ከመጋረጃ ጀርባን የሚያውቅ ማንም የለም ምድራችን ላይ ከነቢያት ውስጥ ተግባባን። መሻይኽም አያውቅም፣ ወልዮች የሚባሉትም አያውቁም፣ ወላሂ አያውቁም። ከመጋረጃ ጀርባ ያለን ማንም አያውቅም። ኢላላሁ አልዋሂድ አልአሃድ ነቢያቶችም አላህ ያሳወቃቸውን ብቻ ነው የሚያውቁት። ከራማ አለ። ከራማና ዒልሙል ገይብ እንዳይሻማባቸው አንድ አይደለም። ከራማ ዱዓ አድርገው ውሃ ሊያመነጩ ይችላሉ። ዱዓ አድርገው የሆነ ነገር ሊያመጡ ይችላሉ። ዒልሙል ገይብ ግን ከመጋረጃ ጀርባ አንተ እንደዚህ አይነት ሴት ታገባለህ፣ የመጀመሪያ ልጅህ ወንድ ነው፣ በዚህ ከነገድክ ትከብራለህ፣ አንተ ወደፊት ሰቃይ ነህ፣ አንተ ወደፊት እንደዚህ ነው የሚለው ትርጉም አይሰራም። ለነጋዴዎች ይሰበስቡባቸዋል። ይሄ አንድ ራሱ የምን የምን የሸቀጥ ወይንም የንግድ አንድ ንግድ ማዕከል ተደርጎ ተይዟል። ካፊሮችን ይፈቅዳሉ፣ ሙስሊሙን ይፈቅዳል። ሁሉም ታቄጥ ነው። ጠንቋይ የለም። በኢንተርኔት ላይ የተለቀቁ ስንት ጠንቋዮች ካሉ ያ ትክክል ስለሆነ ምን ላ አበደን አይሸወድም። ሙስሊም ያየ የቀራ የሰማ አይሸወድም። በዚህ ማንም አያውቅም። ማንም የፈለገ ሌሊቱን እስኪሰግድ ይደር ቀኑን ይቁም አያውቅም። ኢልመል ገይብ የሚባለውን ዓለም ማንም ለማንም አይሰጣትም። አላህ ለማን ብቻ እንጂ ኢላ መን ይርተባ ሚን ረሱልን ከመላእክተኞች ስለፈቀደው እንጂ አሊሙል ገይቢ ፈላ ዩዝሂሩ አላ ገይቢሂ አሐዳ የሩቅን አዋቂ ጌታ ነው። በሩቅ እውቀቱ ላይ ደግሞ ለማንም ግልጽ አያደርጋትም አይሰጣትም ብሏል አላህ ራሱ በራሱ። ስለዚህ ዒልመል ገይብ የሚያውቅ ማንም የለም። ሸኾች ራ ያውቃሉ እንደዚህ ብለው ስለ ኢብኑ ይናገራሉ። ወደፊት አንተ እንዲህ ትሆናለህ። የሰው ስም ጅብሪል የሚባል ትርጉም አለ። አንደኛ ማንበቡ የማይፈቀድም ተውት። ዝም ብሎ ዘባራጭ የለው የሰው ስም ጅብሪል ወደፊት መሬት እንደ ትሸነሸናለች፣ በዚህ በኩል እንደዚህ ትሆናለች፣ እንደዚህ ይሆናል። ይሄ ህልም ዓለም ነው። ተረት ተረት ነው። ተረት ተረት ነው። ሰውስ ዕልመ አው ኢድዓኡ ዕልመ ልገይብ የሩቅን አውቃለሁ ብሎ መሞገት ራሱ አንድ ሪዳን ያመጣል። ካፊር ነው ሰውዬ ይህን ካለ። የሩቅ አውቃለሁ ካለ ካፊር ነው። እንዳትሰግድ አብረው ያረደውንም እንዳትበላ። ዕልመ ልገይብ ያውቃል የሚባል ሰው ካለ አው ኢድዓኡ ንቡዋ ነብይነትንም የተከራከረን ሰው ይህን የሚሞግት በአሁን ዘመን የለም። ድሮ ግን ነበሩ። አው ተስዲቁ ወይ እውነው ትክክል ነው የሚልም መየደኢሃ ነብይነትን የሚከራከርን ሰው ትክክል ነው እውነትህን ነው ብሎም እውነታን ማረጋገጫም የሰጠ ይህም ራሱ ከእስላም ይወጣል። አው ዱዓኡ ገይሪላህ ወይ ከአላህ ውጭ ያለን አካል መለመን። አብዱል ቃድር ጄላኒ ድረሱልኝ፣ አብዱል ቃድር ጄላኒ እንዲህ አድርጉልኝ፣ ሰይድና ከድር ይህን አድርጉ ማለት ይሄ ራሱ ከእስላም ያስወጣል፣ ሪዳ ውስጥ ያስገባል። ቤተሰቦቻችን ያደርጉታል፣ ጃሂሎች ናቸው አልቀሩ እነሱ እስተት ውስጥ ነው ያሉት እናስተምራለን። ዒልም እያለው መሸኽ ሆኖ ግን ይህን የሚያደርግ ከሆነ በያን ደርሶት ማብራሪያ ደርሶት ካደረገ ሙስሊም አይደለም። እዚህ ነው ሰዎች ከከሌ ኋላ አንሰግድም ይላሉ። ወደው እንዳይመስላችሁ ተቸግረው ነው። ሸሪዓው ነው ምን ይሁን ሰውየው ስለጠመጠመም አይደለም፣ ኢማም ስለሆነም አይደለም፣ ቁርአን ስለሐፈዘም አይደለም። መሻይኾች ጋር የሚልከሰከስ ከሆነ አልከሶ እያለ የሚሄድ ከሆነ አብሬትዬ እያለ የሚሄድ ከሆነ ወይንም ኑር ሁሴን እያለ መሄድ ከሆነ ዳን እያለ መሄድ ከሆነ ሸህ ሆኖ አንሰግድም ከኋላ ሆኖ አሁንም በጥንቃቄ ስሙ አንሰግድም ከዚህ ሰው ኋላ ሸህ ከሆነ ተራዎቹ ግን ቤተሰቦቻችን ይሄዳሉ እናስተምራለን ስፋት ላይ ነው ያሉት ካፊር አትለው የሚሰሩት ስራ የሽርክ ስራ ነው የኩፍር የሽርክ ስራ ነው የሚሰሩ ግን ከላይ ሙሽርክ ነው አትልም ገና አልደረሳችሁም ዕልሙ እውቀቱ አልደረሳችሁም ከላይ ያሉት top መሪዎቹ ግን ምንድናቸው እነሱ እነሱ አንተ ሙሽሪክ ነህ አትበለው ከኋላው እንዳትበላ፣ ያረደውንም እንዳትበላ። እንደዛ አይነት ሰው አጓባናል። አይ ሸሪዓ እሱም ይዘይ ወደው አይደለም እከሌ ከከሌ ኋላ አልሰግድም ይላል። ለራሱ የጀነት የጀነት ትኬት ቆርጧል እንዴ? እከሌ ነው ጀሃነም ነው የሚለው ላ አይደለም። ሸሪዓው ነው ያለው። ሸሪዓው ተጠንቀቁ ብሎና እንጠነቀቃለን። ከአላህ ውጭ ያለን አካል ሂዶ የሚጠይቅ ካለ ከአባሾች የሚመጡብን እነዚህ ነው። ከአባሽ ኋላ አንሰግድም። አባሽ አረደውንም አንበላም። ለምን ዱዓኡ ገይሪላሂ የጁዝ ቢመዝሀቢህም በእነሱ መዝሀብ ይቻላል። ከላይ ያሉት ቶፖቹ አሉ። እነሱ እነሱ ያደረጉትን አንሰራ ያሉ የዋህ እነዚህ ሚስኪኖች ናቸው። ምን እናያቁም በግፊት የሚሄዱ ናቸው ብሎ የተፈጥሮ አህባሽ ነው። ዱዓው ገይሪላህ ከአላህ ውጭ ያለን አካል መጠየቅ አውል ኢስቲዓና እገዛም መፈለግ ብሂ በዚህ ከአላህ ውጭ ባለ አካል በወልይም በነብይም ሲማላቅ ቢሩ አለይሂ ኢላላህ አላህ እንጂ በማይችለው ነገር አላህ እንጂ በማይችለው ነገር ከሰዎች መጠየቅ ይህም ራሱ ردة ውስጥ ይከታል። ردة ውስጥ ያስገባል። ይሄን አውል እስቲዓዛቢ ወይ ጠብቁኝ ማለት ጠብቁኝ ማለት سيدنا ኸዲር እያሉ ምንም አልሆንም፣ አብዱል ቃድር ጀይላኒ እያሉ ምንም አልሆንም ይላል አዲስ ሰው። ይሄ ሰውዬ አደጋ ውስጥ ነው ያለው፣ አደጋ ውስጥ ነው ያለው። እላይ ያለው ከሆነ ሁክሙ direct እሱ ላይ ይሄድበታል። ከታች ያለነው እኛ ምስኪኖቹ ከሆነ ደግሞ አደጋ ውስጥ ነው ያለነው። አላህ ሊምረው ላይምረው መልካማ አደጋ ውስጥ ነው እኮ ሰውዬው። አሁን ሁክሙን አንሰጠውም ማለት ዛሂር ዒልም አልደረሰውም ዳዕዋ አልደረሰውም ይባላል እንጂ አላህ ዘንድ ይሄ ሽርክ ቀላል ነው፣ ምንም አይደለም፣ ምንም አይደለም አይባልም። ለምን ተኝቶበታልና ሸሪዓው አደጋ ነው። ከታች ያለው ራሱ አደጋ ውስጥ ጥያቄ ምልክት ውስጥ ነው ያለው። ሁክሙን ግን አለዛሂር የምንሰጠው ነው ሁክም ከላይ ያሉት መሻይኾች የደረሳቸው የሚያደርጉት ከሆነ አንሰግድም አልናቸው። ይገባችኋል አይደል? የምላችሁ ነገር እየገባችሁ ነው። ተውሂድ ላይ እንደ ተውሂድ ላይ ወደኋላ እንዳታፈገፍግ። ተውሂድ ተውሂድ ነው፣ የአላህ መንገድ ነው፣ የአላህ ጎዳና ነው። ነብያቶች የወደቁበት ነው፣ ነብያቶች የሞቱለት የታረዱለት ነው። አርዳ አርዳ ቢልቀውል በንግግር ይሄን ብቻ ልድገምላችሁና ይበቃል። አርደት ቢልቀውል በንግግር የሚመጣ ከሰብላሂ ተዓላ አላህን መታደብ ይመስል አው ረሱሊ ወይ መልእክተኛውን አንድ ነው ረሱሊ ያለው أو ملائكته ወመላእኩ ወይ መላእኩትን መታደብ አው አሃድ ሚን ሩሱሊ ወይ ከመልእክተኞች አንዱ أو ረሱል ያለው የኋለኛው ነብዩን عليه الصلاة والسلام ነው። أو ادعاء علم الغيب ወይ የሩቅን አውቃለሁ ብሎ መሞገት ይህም ردة بالقول ነው። أو ادعاء النبوة ወይ ነብይ ነኝ እኔ ብሎ መናገር أو تصديق ወይ እውነት ብሎ ማረጋገጫ መስጠት لمن يدعيها የሚከራከረውን ሰው ነብይ ነኝ የሚለውን ሰው أو ادعاء علم الغيب أو دعاء غير الله ادعاء እና دعاء ይለያያል ላይኛው ላይ አሊፍ አለችበት፣ ይህኛው ደግሞ አሊፍ የለበትም። دعاء ነው የምትሉት አሊፍ ከላይ አሊፍ ካለበት ኢድዓ ነው። ምን ይገድል? የትም ቦታ ብታገኝ ከዳሉ በፊት አንድ አሊፍ ካለች ኢድዓ ብላችሁ ነው የሚቀረው። መሞገት፣ መከራከር ያልሆነ ነገር ነው ማለት ማለት ነው። ኢድዓ علم الغيب የሩቅን አውቃለሁ ብሎ መከራከር የማያውቀውን ነገር ማለት ነው። ራሱ ትርጉም ሁለት አንድ በርግ ሁለት ትርጉም ነው ያለው። መሞገት ያልሆነ ነገር ከዲም ማለት ዱዓ ወገይሪላህ ከአላህ ውጭ ያለን አካል መጠየቅ መለመን፣ ይህም አደጋ ነው። ወልዮችን፣ ነቢያቶችን፣ መላኢካዎችን ይመስል አው ልስቲዓና ስቲዓና ምንድን ነው? እገዛን መፈለግ እገዛን መፈለግ ቢሂ በዚህ በፍጡር ፊማ ላ የቅዲሩ አለይህ ኢለላህ አላህ እንጂ በማይችለው ነገር ሰው በሚችለው ግን ይቻላል አይደል? ይህንን እገዛ አድርግልኝ ነው ይሄን ይሄን ያዘው ና በዚህ ያነሱን እንትኑ ስጠኝ ይሄን አድርገው ገንዘብ እርዳኝ ምናምን ይሄ ይቻላል። فيما يقدر عليه البشر የሰው ልጅ በሚችለው ይቻላል። የሰው ልጅ በማይችለው ነው። أو الاستعاذة ወይ ጥበቃን መፈለግ ጥበቃን መፈለግ به በሰው ልጅ في ذلك በዚህ ዙሪያ እነዚህ እነዚህ በ قول በንግግር የሚመጡ ወደ ردة ዓለም የሚከቱ ናቸው። ነገ እንቀጥላለን። ሰላም አለይኩም ወራህመቱላሂ ወበረካቱ።